የተከበራችሁ በቃላችሁ የጸናችሁ ውድ የእስላም ልጆች የሆናችሁት ኮሚቴዎቻችንና ወንድሞቻችን ለእናንተ ያለን ፍቅር በየጊዜው እየጨመረ መምጣቱን ልንገልጽላችሁ እንወዳለን። በአዲሱ ጥቁር ሽብር እየተሸበራችሁ የምትገኙ የአዲስ አበባ ነዋሪዎች በተከበረው መስጂዳችሁ ሆናችሁ ጥቃት እየደረሰባችሁ ውድ ያጋሮ ሙስሊሞች ፍትህ ናፍቋችሁ የፍትህ ጮራ የሚወጣበትን ጊዜ እየተጠባበቃችሁ ያላችሁ ውድ የኢትዮጵያ ሙስሊሞች እንደምን ሰነበታችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ የሙስሊሞች ብሶት የወለዳት የፍትህ ሬዲዮ ድምጽ ነው። ለዛሬ ቅዳሜ የካቲት 15 ፍትህ ሬዲዮ 14ተኛ ፕሮግራሟን አዘጋጅታ ወደ እናንተ ደርሳለች። እንደተለመደው ዛሬም ሳምንታዊ ዜናዎችንና የተመረጡ ፕሮግራሞችን ይዘንላችሁ ቀርበናል። አሁን ቀዳሚ ወደ ሆነው ሳምንታዊ ፍትህ ሬዲዮ ዜና እንሸጋገራለን። ዜናውን የምታሰማለን ኑረል ሁዳናት። እስከ ፕሮግራማችን መጨረሻ አብራችሁን እንድትቆዩ ግብዣችን ነው። የታፈኑ ድምፆች ይፋ እንዲወጡ ይኸው ተጀመረ ሐሰት መጋነቱ ጨቋኞች እንግዲህ አሁን ረጋግጡ ሙስሊሙ ለትግል ይግባችሁ መኩረቱ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሁን የፍትህ ሬዲዮን ሳምንታዊ ዜና እናሰማለን። በቅድሚያም ርዕሶቹን ትናንት ጁማ የካቲት 15 2005 በተለያዩ የሀገሪቱ ክፍሎች ከባባድ ተቃውሞች ተደረጉ። አዳዲስ ከተሞች ሳይቀሩ ትግሉን በተቀላቀሉበት ተቃውሞ ከአጋሮ በስተቀር በሁሉም ቦታዎች በሰላም መጠናቀቁ ታውቋል። በቀንደኛው አህባሽ አብዱ ኢብራሂም ሰብሳቢነት በሚመራው የአዲስ ከተማ ክፍለ ከተማ መጅልስና በአቶ አሸናፊ ሰብሳቢነት በሚመራው በአዲስ ከተማ ክፍለ ከተማ ህግና ፍትህ ቢሮ መካከል በከፍ ከፍተኛ ጸብ መነሳቱ ምንጮች ጠቆሙ። የአዲስ ከተማ ክፍለ ከተማ መጅልስና ፍትህ ቢሮን ለማስታረቅ በዶክተር አህመድ የሚመራው ህገ ወጡ የአዲስ አበባ መጅልስ ሙከራ ቢያደርግም ሳይሳካ ቀርቷል። በአዲስ አበባ ከተማ ከባለፈው ሳምንት ጀምሮ የመንግስት ልዩ ኃይሎች በሌሊት በየሙስሊሙ ቤት በዘመቻ በመግባት ዘረፋ ሲፈጽሙ እንደሰነበቱ ምንጮች አስታወቁ። ልዩ ኃይሎቹ ምንም የአይነት የፍርድ ቤት ማዘዣ ካለመያዛቸውን በላይ እንደ ማፊያ ፊታቸውን ሸፍነው እንደነበር ታውቋል። አሁን ወደ ዜናዎቹ ዝርዝር እናልፋለን። ትናንት ጁማ የካቲት 15 2005 በተለያዩ የሀገሪቱ ክፍሎች ከባባድ ተቃውሞዎች ተደረጉ። አዳዲስ ከተሞች ሳይቀሩ ትግሉን በተቀላቀሉበት ተቃውሞ ከአጋሮ በስተቀር በሁሉም ቦታዎች በሰላም መጠናቀቁ ታውቋል። ተቃውሞ ከተደረገባቸው ከተማዎች አንዷ ድሬዳዋ ስትሆን በድሬዳዋ 01 ቀበሌ በሚገኘው መስጂድ ተውሂድ በተደረገው ተቃውሞ ሙስሊሙ እየደረሰበት ያለውን ጭቆና በመቃወም ድምጹን አሰምቷል። በበደሌም እንዲሁ ከባድ ተቃውሞ ተደረገ ታውቋል። ሐሙስ ምሽት የመንግስት ካድሬዎች የመስጂዱን ኮሚቴዎች በመሰብሰብ ተቃውሞ ተቃውሞ እንዳይደረግ የቻሉትን ያህል ቢያስፈራሩምና ከጁማ ሰላት በፊት ኢማሙ ምንም አይነት ተቃውሞ መደረግ እንደሌለበት ቢወተውቱም ህዝቡ ከጁማ ሰላት በኋላ ተቃውሞውን አሰምቷል። ተቃውሞውን በተክቢራ የጀመሩት የበደሌ ሙስሊሞች እኛ ኮሚቴው ነን፣ የቲቪ ውሸታም፣ ኮሚቴው ይፈታ የሚሉና ሌሎችንም መፈክሮች አሰምቶ በሰላም ወደ መጣበት ተመልሷል። ወልቂጤና መቱ እንዲሁ ከባባር ተቃውሞችን አስተናግዷል። በመቱ ነጃሺ መስጂድ ህዝቡ ዳግም ለዱላና እስር እንደማይንበረከክ አረጋግጧል። ከፍተኛ ቁጥር ያላቸው ሙስሊሞች በመቱ ነጃሺ መስጂድ በመገ መገኘት በኢቲቪ የታየውንና ኮሚቴዎቻችን የወነጀለውን ጅሃዳዊ ሐረካት ፊልምን ከማውገዛቸውን በላይ የታሰሩት ኮሚቴዎቻችንና ሌሎች ወንድሞች ንጹህ የህሊና እስረኞች እንጂ አሸባሪ አይደሉም ሲሉ ተደምጠዋል። ተቃውሟቸውን እንደጨረሱም በሰላም ተበትነዋል። በወልቂጤም እንዲሁ ህዝቡ ዳግም በዲኑ ጉዳይ ወደ ኋላ እንደማይል አረጋግጧል። በርካታ የወልቂጤ ሙስሊሞች ጨዋነት በተሞላበት ሁኔታ ሰላማዊ ተቃውሟቸውን በደመቀ ሁኔታ አሰምተው በሰላም ወደ መጡበት ተመልሰዋል። በበደሌ የተለያዩ ዞኖች፣ በሲዳማ ዞን ሸበዲኖ ወረዳ ለኩ ከተማም ተቃውሞ ካስተናገ ከተዘጉ ቦታዎች መካከል ናቸው። በአፋር ክልል በደዊና አካባቢዋ ባሉ ልዩ ልዩ ዞኖች ተቃውሞ የተደረጉ ሲሆን በዛው አፋር ክልል ውስጥ በሚገኙ በርካታ መስጂዶችም ቁኑትና ድዋር ሲደረጉ ነበር። ሌላዋ ከፍተኛ ተቃውሞ ያስተናገደችው የአጋሮ ከተማ ስትሆን የመንግስት ታጣቂዎች ትናንትም በአጋሩ ንጹሐን ሙስሊሞችን መስጂድ ድረስ ገብተው ደብድበዋል። ቁጥራቸው በውል ያልታወቁ በርካታ እህቶችና ወንድሞችንም አፍሰው እንዳሰሩም ታውቋል። የመንግስት የጸጥታ ኃይሎች ወደ መስጂዱ ውስጥ ዘልቀው በመግባት ህዝቡን ደብድበዋል። በመንግስት ኃይሎች የተደበደቡ አንድ ያጋሩ ነዋሪ ለፈተ ሬዲዮ እንደገለጹት እኛ እየተጨቆንን ያለን ሙስሊሞች ተቃውሟችንን በሰላም መንገድ ማሰማት ሁሉ አልቻልንም። ቢሆንም ለዲናችን ነውና እየተደበደብንም እየተገደልንም ቢሆን ተቃውሟችንን ማሰማታችን እንቀጥላለን ብለዋል። ትናንት በተለያዩ ክፍሎች የተደረጉትን ተቃውሞች አስመልክቶ አስተያየታቸው እንዲሰጡን የጠየቅናቸው አንድ ምሁር እንደገለጹት መንግስት በሰላማዊ መንገድ ፍትሃዊ ጥያቄ እያነሱ ስላሉ ዜጎች እየሰጠ ያለው ምላሽ ያሳስበኛል። የኃይል እርምጃ የትን ቦታ መፍትሄ አምጥቶ አያውቅም። ለዚህ ማሳያ የሚሆነው መንግስት የኃይል እርምጃ የወሰደ ሁሉ ተቃውሞቹ እንደ አዲስ በአዳዲስ ክልሎች ሁሉ እየተሰራጩ ነው። ይህ የሚያሳየው መፍትሄው ኃይል ሳይሆን ትክክለኛ ምላሽ ለህዝቡ መስጠት ነው። አለበለዚያ ግን የሀገሪቱ ሰላምና ልማት በመንግስት አምባገነንነትና ግትርነት አደጋ ውስጥ መግባቱ አይቀሬ ነው ሲሉ ስጋታቸውን አስቀምጠዋል። በቀንደኛው አህባሽ ሼህ አብዱ ኢብራሂም ሰብሳቢነት በሚመራው የአዲስ ከተማ ክፍለ ከተማ መጅልስና በአቶ አሸናፊ ሰብሳቢነት በሚመራው በአዲስ ከተማ ክፍለ ከተማ ህግና ፍትህ ቢሮ መካከል ከፍተኛ ጠብ መነሳቱን ምንጮች ጠቆሙ። የአዲስ ከተማ ክፍለ ከተማ መጅሊስ ቢልቂስና ፍትህ ቢሮን ለማስታረቅ በዶክተር አህመድ የሚመራው ህገ ወጥ የአዲስ አበባ መጅሊስ ሙከራ ቢያደርግም ሳይሳካ ቀርቷል። እሁድ የካቲት 8 2005 ጦር ኃይሎች በሚገኘው በህገ ወጥ የአዲስ አበባ መጅሊስ ቢሮ የአዲስ ከተማ ክፍለ ከተማ መጅሊስና በክፍለ ከተማው ህግና ፍትህ ቢሮ መካከል የተፈጠረውን ከባድ ጸብ ለማብረድ በአዲስ አበባ መጅሊስ ቢሮ አማካኝነት ሙከራ ቢደረግም ያለ ስምምነት መጠናቀቁን የፍትህ ምንጮች አጋለጡ። ጸቡንና ስብሰባውን በተመለከተ የአዲስ ከተማ ክፍለ ከተማ መጅሊስ ሰብሳቢ የሆኑት ቀንደኛው የአህባሽ አቀንቃኝ ሼህ አብዱ ኢብራሂም ከፍተኛ ንዴት ውስጥ ሆነው ይቀርቡኛል ለሚሏቸው ጓደኞቻቸው ሲለፈልፉ ተሰምተዋል። ምንጮቹ እንደጠቆሙት በአቶ አሸናፊ ሰብሳቢነት የሚመራው የአዲስ ከተማ ክፍለ ከተማ ፍትሕ ቢሮ ከክፍለ ከተማው መጅልስ ሰብሳቢው ጋር ምንም ሊስማሙና አብረው ሊሰሩ በማይችሉበት ሁኔታ ጸብ በመነሳቱ ነው። የክፍለ ከተማው ህግና ፍትህ ቢሮ ኃላፊዎች በሸህ አብዱ ኢብራሂም ስር ያሉትን አንዳንድ የክፍለ ከተማው መጅልስ አመራር አባላት ለብቻ በመጥራት ሰብሳቢያችሁ ሸህ ኢብራሂም አይረቡም፣ እናንተ ከሱ ትሻላላችሁ፣ ብዙ መስራት እየቻላችሁ በሰብሳቢያችሁ አቅም ማጣት ምክንያት ስራዎች እየተበላሹ እያላችሁ ነው። በዛ ላይ በግልጽ ሰው ባለበት ቦታ አባታችን ሸህ አብደላህ አልሐረሪ እንዳሉት እያለ የሚለፈልፈው ብዙ ሰዎች ሰምተውት እውነትም አህባሾች ናቸው መጅሊሱን የተቆጣጠሩት እያስባለብን ነው። ለእኔ ለራሴ እኔ የምመራው በአብደላ አልሐረሪ መዝሀብ እንጂ በአቶ አሸናፊ አመራር አይደለም ብሎሃል ብሎ ብዙ ሰዎች ነግረውኛል። ከዚህ ቀደም ከነቢዩ ሙሐመድ በኋላ ነቢይ ቢላክ ኖሮ መለስ ዜናዊ ነቢይ ሆኑ ነበር እያለ በየጫቱ ላይ እያወራ መንግስትን በሙስሊሙ ዘንድ እያሳጣ ነበር። ይህ ወሬ ተሰምቶም ጠላቶቻችን በኢንተርኔት ከነፎቶው ጭምር ሼህ አብዱ ኢብራሂም ከነብዩ በኋላ ነብይ ቢላክ ኖሮ መለስ ዜናዊ ነብይ ይሆን ነበር ብሎ አለ ብለው ለቀው አይተናል። በዚህም ህዝቡ በመጅሊሱና በመንግስት ላይ በጎ እንዳያስብ አድርጓል። በእነዚህና በሌሎች ችግሮች ሰውየው ሊመራችሁ ስለማይችል ሰብሳቢ ይቀየርልን ብላችሁ አጀንዳ ሲይዙ በማለት ሲዶሉት ጉዳዩ ሸህ አብዱ ኢብራሂም ጆሮ በመድረሱ እሳቸውን በበኩላቸው በአቶ አሸናፊ የሚመራው የአዲስ ከተማ ክፍለ ከተማ ህግና ፍትህ ቢሮ እስከ መቼ ነው መጅሊሱን የሚቆጣጠረው? እና አቶ አሸናፊ የመንግስት ስራ ላይ እንጂ የዲን ጉዳይ ላይ ምን ያገባቸዋልና ነው በማለት ተቆጥተው የራሳቸውን ሌላ ግሩፕ ፈጥረው ልዩነቱን አባብሰውታል። የሁለቱ ወገኖች ጸብ ከፍተኛ ደረጃ በመድረሱ እስከ ፌዴራል ድረስ ያሉትን መጅልስና የፌዴራል ጉዳይ ባለስልጣናት ጭምር መነጋገሪያ ሆኖ ሰንብቶ ቆይቷል። ይህን ጉዳይ ለአንዴና ለመጨረሻ ጊዜ እልባት ለመስጠትም የህገ ወጡ የአዲስ አበባ መጅልስ ፕሬዝዳንት ዶክተር አህመድ ሁለቱን ወገኖች እንዲዳኙና እንዲያስተካክሉ ከመንግስት በተሰጣቸው መመሪያ መሰረት ዶክተር አህመድ እሁድ የካቲት 8 ቀን 2005 ጠዋት ላይ የክፍለ ከተማውን መጅልስና የክፍለ ከተማውን ህግና ፍትህ ቢሮ ለመዳኘት ባደረጉት ጥረት ሌላ ችግር መፈጠ መፍጠሩን ሸህ አብዱ ግልጽ አድርገዋል። አሳጎርጓሪ ዘንድ ያወጣል እንዲሉ ዶክተር አህመድ ስብሰባውን ሲመሩ የአዲስ ከተማ ክፍለ ከተማ መጅሊስ አባል የሆኑና የክፍለ ከተማው ህግና ፍትህ ቢሮ ኃላፊዎች ጋር ጥብቅ ግንኙነት እንዳለው የሚነገርለት ሰኢድ ኢብራሂም የተባለው ግለሰብ እጁን አውጥቶ ሼህ አብዱ ኢብራሂም በሚሰበስቡት መጅልስ ላይ ከዚህ በኋላ መሳተፍ አልፈልግም፣ እሳቸው ምንም ሊያሰሩን አልቻሉም ከዚህ ቀደም እርሶን ዶክተር አህመድን እሱ ስለ ፖለቲካና ዘመናዊ ትምህርት እንጂ ስለ ዲንና ቁርአን እውቀት የለውም፣ ዶክተር አህመድ የፖለቲካ አሊም እንጂ የሃይማኖት አሊም አይደለም ብለው በክፍለ ከተማችን ግምገማ ወቅት ሼህ አብዱ ተናግረዋል በማለቱ ዶክተር አህመድ በወቅቱ ከፍተኛ ድንጋጤ ተሰምቷቸዋል። የክፍለ ከተማው መጅልስና ህግና ፍትህ ቢሮ ዳኛ አለው ብሎ የተቀመጡት ዶክተር አህመድ ስለ ራሳቸው ቁርአን አለመማር በሼህ አብዱ ኢብራሂም ተነግሯል በተባለው ነገር ቅስማቸው ተሰብሮ ስብሰባውን ለመምራት ተቸግረው ታይተዋል። ሼህ አብዱ በበኩላቸው ሰኢድ ኢብራሂም ስላወራው ምንም እንደማያውቁ ተናግረዋል። ተናግረው ይህን ሁሉ የሚያስዶልተው የክፍለ ከተማው ህግና ፍትህ ቢሮ ሰብሳቢ አቶ አሸናፊ ነው። አቶ አሸናፊ ነው ለሳይድ እንዲህ በል ብሎ እኔ ያላልኩትን የሚናገረው። አቶ አሸናፊ የመንግስት አካል በመሆኑ የመንግስትን ስራ እንጂ መስራት ያለበት መጅሊሱን መሆን የለበትም። መጅሊሱን መምራት ያለብን የተመረጥነው እኛ እንጂ አቶ አሸናፊ አይደለም። አቶ አሸናፊ የክፍለ ከተማችን መጅልስ ለስምንት ወር ያህል እንደፈለገ ሲያዝበት ቆይቷል። የወረዳና የክፍለ ከተማውን የሱፊ ማህበረም እንዲሁ ሲቆጣጠር ነበር። አሁን ግን ይበቃዋል፣ እሱ የመንግስት ስራ እንጂ የሃይማኖት ጉዳይ ላይ ምን ያገባዋል? ሲሉ ዋነኛ ቅሬታቸውን አስቀምጠዋል። ሀብዱ በበኩላቸው ሰሞኑን የእነ ሸናፊ አሸናፊ ደጋፊ ነው ባሉት ሰይድ ኢብራሂም ላይ የእርግማን ማት ሲያወርዱበትና ሲያማሩ ተሰምተዋል። ሻሀብዱ እንደሚሉት ሰኢድ የሚባለው ልጅ ለእነ አሸናፊ አግዞ ነገሩ እንዲከብድብኝና መንግስትም ከኔ ጋር እንዲጣላ አድርጓል። ከክፍለ ከተማው የመጅልስ አመራር ከሆነው ከፈድሉ ጋር በመሆን ስሜን እያጠፉት እንደሆነ ደርሼበታለሁ። ከመንግስት ጋር እኔን አጋጭተው ስልጣኑን ለእነሱ እንዲሰጧቸው ነው የፈለጉት። እኔን አያድርግ ከመንግስት ጋር እኔን አጋጭተው ስልጣኑን ለነሱ እንዲሰጧቸው ነው የፈለጉት። እኔን አያድርገኝ ሰይድ የተባለው ልጅ በኮሚቴዎቹ ላይ በሐሰት ከመሰከሩት ሰዎች መካከል አንዱ እንደሆነ እኔም ለህዝብ ባላጋለጠው እኔ አይደለሁም እኔን ሻህ አብዱ አያቀኝም ማለት ነው እግሩን ነው የማሰብረው ሲሉ በምርቃና ጭምር ገለው ለወዳጆቻቸው ሲናገሩ ተደምጠዋል። ይህን ጉዳይ የታዘቡ አካላት እንደሚሉት ይህ ሁሉ የሚያሳየው መንግስት በሃይማኖት ጣልቃ ከመግባቱም በላይ የሃይማኖት ተቋማትን የፖለቲካ ሰዎች መፈንጫ እንዳደረገውና በጥቅምና በስልጣን ያበዱ ግለሰቦች እርስ በርሳቸው ሲናከሱ ያሳያል ብለዋል። በአዲስ አበባ ከተማ ከባለፈው ሳምንት ጀምሮ የመንግስት ልዩ ኃይሎች በሌሊት በየሙስሊሙ ቤት በዘመቻ በመግባት ዘረፋ ሲፈጽሙ እንደሰነበቱ ምንጮች አስታወቁ። ልዩ ኃይሎቹ ምንም አይነት የፍርድ ቤት ማዘዣ ካለመያዛቸውን በላይ እንደ ማፊያ ፊታቸውን ሸፍኖ እንደነበር ታውቋል። በተለምዶ ቤተል ተብሎ የሚጠራው አካባቢን ጨምሮ በተለያዩ ቦታዎች ዘረፋው እንደተፈጸመ የአይን እማኞች ለፍትህ ሬዲዮ ገልጸዋል። ስማቸው እንዳይጠቀስ የጠየቁ የዘረፋው ሰላቦች መካከል ለፍትህ እንደገለጹት ፊታቸውን በጭንብል የሸፈኑና የጦር መሳሪያ የታጠቁ በርካታ የፌዴራል ፖሊሶች አባላት ወደ ቤታችን በመግባት በቤት ውስጥ ተቀምጠው የነበሩ ኪታቦች፣ ሞባይሎች፣ ካሜራዎችና ገንዘቦች እንደተዘረፉባቸው ገልጸዋል። ከዘረፋው በተጨማሪም ግቢያቸው የተቆፈረ ስድብና ዛቻ እንዲሁም ማሸማቀቅ እንደተፈጸመባቸው ታውቋል። በተከታታይ ከሶስት ቀን በላይ በዘለቀው በዚህ ህገወጥ ድርጊትም አምስት ያህል ሰዎች እንደታሰሩ ምንጮች ጠቁመዋል። በዚሁ በቤተል አካባቢ አንዲት ሙስሊም ያልሆኑ እናት ያዩትን ለፍትህ ሬዲዮ ዘጋቢ ሲገልጹ የሆነ ያልተለመደ ድምጽና የበር በኃይል መንኳኳት ሰምቼ የግቤን በር ከፍቼ ስወጣ ሙስሊም ጎረቤቶች የግቢ አካባቢ ወታደሮች ፈሰዋል። በጣም ተደናግጬ ሁኔታውን ለማወቅ ስጥር ሶስት ወታደሮች በፍጥነት ወደ እኔ በመምጣት አርፈሸው ወደ ውስጥ ገብተሽ ተቀመጭ ብለው እንደጮሁባቸውና የግቢያቸውንም በር በኃይል እንደዘጉባቸው አስረድተዋል። ይህ ህገወጥ ድርጊት ከቤተል አካባቢ በተጨማሪ በሌሎችም አካባቢዎች እንደቀጠለ ለማወቅ ተችሏል። ይህ በእንዲህ እንዳለ የመንግስት ታጣቂዎች በህዝበ ሙስሊሙ ላይ እየፈጸሙ ያሉትን ህገወጥ የቤት ውስጥ ዘረፋ አስመልክቶ የቪኦኤ አማርኛ ክፍል ባልደረባ የሆነ ጋዜጠኛ ማብራሪያ ለመጠየቅ የቦሌ ክፍለ ከተማ ከተማ ፖሊስ ኃላፊን ለማነጋገር ጥረት ባደረገበት ወቅት በፖሊስ ኃላፊው ተዝቶበታል ሳጅን ዘመድኩም የተባሉት እኚህ የቦሌ ክፍለ ከተማ ፖሊስ ኃላፊ ረቡዕ ምሽት በተላለፈው የቪኦኤ አማርኛ ስርጭት ወቅት ጋዜጠኛው በውድቅት ሌሊት የቤት ለቤት ዘረፋውን አስመልክቶ ማብራሪያ ሲጠይቃቸው ያለህበት ድረስ መጥቼ ይይዝሃለሁ፣ እንኳን ዋሽንግተን መንግስተ ሰማያትም ሁን እይዝሃለሁ ብለውታል። በወቅቱ ጋዜጠኛው በሁኔታው ተገርሞ ፍርዱን ለአድማጮች ከመስጠት ውጭ ያለው አልነበረም። አንዳንድ ሰዎች ጉዳዩን አስመልክቶ እንደሚናገሩት የኢህአዴግ መንግስት በመጨረሻው የአምባ አምባገነነት ደረጃ ላይ እንደሚገኝ የሚያሳይ ከመሆኑም በላይ ይህን የለየለት አምባገነነቱንም በራሱ አንደበት ለዓለም አቀፉ ማህበረሰብ ቁልጭ አድርጎ እንዳሳየ ጠቁመዋል። የፖሊስ ኃላፊው ዛቻ ሰሞኑን ለበርካቶች የመነጋገሪያ አጀንዳ ሆኖ እንደሰነበተ ታውቋል። በመጨረሻ አጫጭር ዜናዎች። ሐሙስ በፍትህ ቢሮ የተካሄደው ስብሰባ ዛሬም ለየት ያለ ነገር አስተናግዷል። ከዚህ በፊት በተደረጉ የፍትህ ቢሮ ስብሰባዎች ሶስት አጀንዳ ነበር የሚዳሰሰው። ከዚህ አንዱ የሆነው የኢንፎርሜሽን አጀንዳ ሲሆን በዚህ አጀንዳ ስር በየአካባቢያቸው የገጠማቸውን አዳዲስ አዲስ ነገር እንዲሁም የሙስሊሙ ስም እየተነሳ ገሌ ቢታሰር፣ ገሌ መስጂድ ይዘጋ፣ ገሌ መስጂድ ውስጥ ወጣቶች ይሰበሰባሉ ይታገድልንና መሰል ጉዳዮችን የሚዳስሱበት ነው። በዚህ ስብሰባ ገና ኮማንደሩ ስብሰባውን እንደጀመሩ ከየአቅጣጫው ማሳሰቢያ የሚሉ ድምጾች ተሰሙ። ኮማንደሩ ምንድነው በማለት ጠየቁ። አደብ የሚያስይዝልኝ አጣሁ ያለው ሙሐጅር እኛ የምንናገራት ሁሉ በፍትህ ሬዲዮ እየወጣ ስለሆነ ከአሁን በኋላ ኢንፎርሜሽን የምትለው አጀንዳ እንድትቀር ሐሳብ አቀረቡ። ይህንኑ ሐሳብ የጉለሌው አቶ ኑር ሁሴን ደገሙት። የቦሌው ሐጂ ተሻለ የምንነጋገረውን አሳልፋችሁ የምትሰጡ ሰዎች አላህን ፍሩ ባካችሁ፣ አላህን ፍሩ በማለት በንዴት ተናገሩ። ኮማንደሩም አይዟችሁ የፈለገው ነገር በፍትህ ሬዲዮ ቢወጣ የሚወጣ ነገር የለም። ባይሆን ማን እንደሚያወጣ ክትትል እያደረግን ነው። በአሁኑ ግን ኢንፎርሜሽን የሚለው አጀንዳ ይቀራል በማለት ሞራላቸውን ለመገንባት ሞክረዋል። የአዲስ አበባ አህባሽ መጅሊስ አጠቃላይ ጉባኤ ሊደረግ እንደሆነ ተገለጸ። ስብሰባው የሚካሄደው ማክሰኞ በ19 ሲሆን ስብሰባውም የሚካሄደው በኡማ ሆቴል መሆኑ ታውቋል። ባለፈው አዳማ ላይ የተካሄደው የፌዴራል የአህባሽ መጅሊስ አጠቃላይ ጉባኤ በጣም አሰልቺ እንደነበር ገልጸው ይህም ከዛ እንደማይለይ ገልጧል። በተለይ በፌዴራል የአህባሽ መጅሊስ አባል በሆነው በዶክተር መሐመድ አሊ ጋባዥነት ስልጠና እንዲሰጥ የተደረገው ዶክተር እድሪስ መሐመድ የሰጠው ስልጠና በጣም አሰልቺና ብዙዎችን ያላስደሰተ ነበር በማለት በስፍራው የነበረው ምንጫችን ገልጧል። ዶክተር እድሪስ መሐመድ የኮልፌ ቀራኒዮ ክፍለ ከተማ የአህባሽ መጅሊስ አባልና የልማት ዘርፍ ኃላፊ መሆናቸውን ለማወቅ ችለናል። የአዲስ አበባ አህባሽ ወጣቶች ማህበርና የአህባሽ ሱፊ ማህበር በሶስት ክፍለ ከተማዎች ለወጣቶች ስልጠና ሊሰጡ እንደሆነ ታወቀ። ስልጠናው ከሚሰጥባቸው ክፍለ ከተማዎች አዲስ ከተማና ቦሌ እንደሚገኙበትና የአዲስ ከተማ ክፍለ ከተማ በአዲስ ከተማ ትምህርት ቤት እንደሚካሄድ ለማወቅ ተችሏል። ስልጠናውንም በሁሉም ክፍለ ከተማዎች እንደሚቀጥል ታውቋል። ስለሆነም በእነዚህ አካባቢዎች የምንገኝ ሙስሊሞች ማስታወስ ይጠበቅብናል። አድማጮቻችን ዜናው በዚያው አበቃ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። إسلام مكة ما منهون وانجل أمنا كالتكبل نحو وجل تمكن الكون ذات النيف جن አድማጮቻችን እየተከታተላችሁ ያላችሁት ፍትህ ሬዲዮን ነው ዛሬ በሙስሊሙ ላይ እየደረሰ ያለው ግፍ ከቀን ወደ ቀን እየጨመረ ነው በጨለማ ቤታችን ይፈተሻል፣ ቤታችን ይዘረፋል፣ መስጊዶቻችን ውስጥ በሰላም ባለንበት እንደበደባለን። ሀገሪቱ በህግ ሳይሆን በሽፍቶች እንደምትመራ እያየን ነው። እኛን በቤታችን እንዲህ ካሰቃዩን እስር ቤት ያሉትን ውድ ኮሚቴዎቻችንና ወንድሞቻችንን ምን ያክል እንደሚያሰቃዩዋቸው መገመት የሚከብድ አይደለም። ይህን በተመለከተ በወቅታዊ ጉዳይ ላይ የሚተነትን ጽሁፍ አለን፣ እንደሚከተለው ይቀርብልናል። ሰላማዊነታችን ነው ድላችን። እኛ ሙስሊሞች ይኸው የመብት ጥያቄ ይዘን አደባባይ ከወጣን አንድ ዓመት ከሁለት ወር ሆኖናል። በዚህ ጊዜ ውስጥ ላነሳናቸው መሰረታዊ የመብት ጥያቄዎች እዚህ ግባ የሚባል መልስ ከሚመለከተው አካል ባናገኝም ሰላም ወዳድ ዜጎች መሆናችንን ግን በተደጋጋሚ አሳይተናል። ለዚህ ማሳያ ሊሆኑ የሚችሉ በርካታ ወደ ግጭትና አመፅ ሊመሩ ይችሉ የነበሩ ክስተቶችን ህዝበ ሙስሊሙ ቁጣውንና ምሬቱን ዋጥ አድርጎ ያለፈባቸው ብዙ ክስተቶች ማለፋቸው አይዘነጋም። አሁንም ከወትሮ እጅግ እየከፉ የሚሄዱ ህዝቡን ስሜታዊ በማድረግ ወደ ያልሆነ አቅጣጫ የሚመሩ ሁኔታዎች እየተፈጠሩ መሆኑ ግልጽ ነው። እነዚህ ሁኔታዎች በእርግጥ አንዳንዴ በስህተት የተፈጠሩ ይመስሉ ይሆናል እንጂ እምቢኝ ለመብቴ ያለው ሙስሊም ህብረተሰብ በመፈታተን ለማጥቃት የተዘየዱ ናቸው ብሎ ማሰቡ አሁን አሁን ግን እየሆነ መጥቷል። ከዚህ በመነሳት በተለይ በቅርቡ በኢቲቪ የታየው ዶክመንተሪና እሱን ተከትሎ ኡስታዝ አቡበከር በእስር ላይ ሳለ በካቴና ተጠፍሮ በግድ እንዲናገር ሲደረግና መርማሪ ነን የሚሉ ተራ የመንደር ማፊያዎች ሲያፌዙበት የሚያሳየው ቪዲዮ የህዝቡን ስሜት የተፈታተኑ እንደሆኑና በመሆኑም ላይ እንደሚገኙ እሙን በመሆኑ አሁን ደግሞ ቤት ለቤት በጭንብል በመታገዝ ሙስሊሙን በቀንና በሌሊት መዝረፊ የተጀመረ አካሄድ መንግስት ምናልባት ይህን አላአግባብ ውሃ እንኳን አረጭም ያለውን ሰላማዊን ህዝብ የመምቻ መሳሪያ ሰበብ ለማድረግ እየተንቀሳቀሰ መሆኑን በግልጽ ያሳያል። ይህ በተቃውሞ ቀናት አውቶቡስ አቁሞ ስበሩልኝ ከማለት እስከ ሌሎችም የከፉ አካሄዶች ሲጠቀም ከነበረው መንግስት አንጻር መሰል ተግባሮች ዓላማቸው ግልጽ ነው። ህዝቡ አውቶቡሶች ተደርድረውለት የስበር ግብዣ ሲቀርብለት እኛ የህዝብ ንብረት የምንጠብቅ እንጂ የምንሰብር ዜጎች አይደለንም ብሎ መልእክት ያስተላለፈ ህዝብ ተግባር ፈጽሞ እንደ ዋዛ መታየት የለበትም። ለዚህም ህዝበ ሙስሊሙ በየትኛዎቹም የተቃውሞ ፕሮግራሞች ላይ ምንም አይነት ሰላምን የሚደፈርስበት ምክንያት ሊኖረው እንደማይችል መንግስት ሊገነዘብ ይገባል። ይህ ህዝብ መረበሽ ቢኖርበት ኖሮ መጥፎ ነገር ሊፈጠርባቸው ከሚችልባቸው ጊዜያት አንዱ ህዝቡ የመረጣቸው ኮሚቴዎችና ንጹሐን አጋሮቻቸውና ኡስታዞቹ በታሰሩበት ጊዜ ነበር። ከዚያም አልፎ የይስሙላው የካንጋሮ ፍርድ ቤት የፍርድ ሂደት ባልተጠናቀቀበት በአሁኑ ወቅት እንኳን ስማቸውን ለማጠልሸት በመንግስት ሚዲያዎች የተሰራውንና አላህ መንግስትን ያዋረደበትን ዝቃጭ ፕሮፖጋንዳ ፊልም ባየበት ጊዜ ይረበሽ ነበር። ይህ ግን የኛ የሙስሊሞች ባህሪ አለመሆኑ ብቻ ሳይሆን ሁከትና ግርግር የዚህ ህዝብ ዓላማ አለመሆንና መቼም ደግሞ ጠብ አጫሪ ድርጊት ሲፈጸምበት አጸፋው አመፅ አለመሆኑን መንግስት ሊገነዘበው ይገባል። ህዝቡ በተሰበሰበ ቁጥር አውቶቡስ እንዲሰብር ከምትጋብዙትና አውቶቡስ ሲሰብር እንዲመለከትም የማዕከላዊውን አቶ ምክትል ኮማንደር ከተማን ጥቁር ምንጽር አልብሶ ከመላክ ይልቅ የመብት ጥያቄ የጠየቀውን ህዝብ ለጥያቄው ተገቢውን ምላሽ ሰጥቶና መሪዎችን ፈቶ ወደ ቤቱ እንዲገባ አለማድረጉ መንግስት ሁካትን ናፋቂ፣ ህዝቡ ግን ሰላምን ብቻ ዘማሪ አድርጎታል። ከዚህ በተጨማሪ በህዝባዊ ስብሰባዎችም ሆነ የተቃውሞ ፕሮግራሞች የሚከሰቱ ጸረ ጨለማ እንቅስቃሴዎች ዘዋሪ መንግስት ብቻ እንደሆነ በደንብ መገንዘብ ያሻል። መንግስት ሁከት እንዲፈጠር እንጂ ሰላም እንዲኖር ፈጽሞ ምኞት እንደሌለው በተግባርም ጭምር የተረጋገጠ በመሆኑ በዚህ ሁኔታ ውስጥ የሚከሰቱ ማንኛውም አይነት አደጋዎች ከህዝቡ ዓላማ ውጭ የሆኑና በመንግስት በኩል የሚደረጉ መሆናቸውን በግልጽ ማወጅ ያስፈልጋል። ከዚህም በኋላ መንግስት በእስካሁኖቹ ፕሮፓጋንዳዎች በመክሰሩ የተሻለ ፖለቲካዊ ትርፍ አግበሰብሳለሁ በሚል ሀሳብ ክርስቲያኖች በሚሰበሰቡባቸው የእምነት ቦታዎች፣ በህዝባዊ ተቋማት፣ በገበያ ቦታዎች ወዘተ ቦምብ በማፈንዳትና ሙስሊሞች አፈነዱት በማለት ሌላ አሳፋሪ ተግባር ውስጥ ሊዘፈቅ እንደሚችል ከአሁኑ መገመትና መጠንቀቅ ያስፈልጋል። መንግስት ደግሞ ይህን አያደርግም የምንልበት ደረጃ ላይ አለመሆኑን ከሚሰራቸው ጸያፍ ተግባራት ተነስተን ልንናገር እንችላለን። በአዲስ አበባ የተለያዩ ቦታዎች መንግስት ቦምብ በማፈንዳት ጭምር አሸባሪዎችን ያስኩ ይልም እንደነበረ ዊኪሊክስ ከዚህ ቀደም አጋልጧል። ህዝበ ሙስሊሙ ሰላማዊ መሆኑን የሚያሳይባቸውን ፈተናዎች ሁሉ በድል ተወጥቶ እዚህ ደረጃ ላይ ተዳርሷል። እኛ በሰላም በምናሳልፍበት እያንዳንዷ ሰከንድ መንግስት በፍርሃትና ሰቀቀን እየራደ ነው፣ በህዝብ እየተጋለጠ ነው። አሁንም እኛ አካባቢያችንን ነፍተን መጠበቅ ይኖርብናል። የሚከሰቱ ማንኛውም ክስተቶች በሞባይላችን በመቅረጽ ያየናቸውንና የሰማናቸውን ነገሮች ለሚዲያዎች በድፍረት በመግለጽ የመንግስትን ሴራና ጸረ ህዝብ እንቅስቃሴ ማጋለጥና እርቃን ማስቀረት ይጠበቅብናል። ያኔ ነው የኛ የድላችን ፍጻሜ የሚሆነው። ሰላማዊነታችንን ፈጽሞ ልንነጠቀው አይገባም። እሱ ነው የኛ ድል እሱ ነው የመንግስት ሽንፈትና ውድቀት። ሀገርን እመራለሁ ብሎ ከተቀመጠ ባለስልጣን የዜጎችም ህገ መንግስታዊ የመብት ጥያቄ መመለስ ትቶ በእምነት ጣልቃ ገብቶ መፈትፈት ያሳፍራል። ከሁሉ የሚያሳፍረው ደግሞ በሌሊት የሚዘርፉን ባለስልጣኖች በቀን ስለ ዲሞክራሲ ማነብነባቸው ነው። አቶ አባይ ፀሐዬ አዳዲስ ካድሬዎችን ሲመለምሉ ስለ አክራሪነት የተናገሩት ከእጃችን ላይ ገብቷል። ይህ መረጃ የዜጎችን መብት ከመዳፈሩ ባሻገር የሌሎች ሀገር ሉዓላዊነትንም የሚዳፈር ሆኖ አግኝተነዋል። እኛ ለሀገራችን ደህንነት፣ ለዲፕሎማሲያዊ ግንኙነት ስንል ስለ ሌላ ሀገር ገብተው የዘባረቁትን አናቀርበውም። ነገር ግን በአክራሪነት ሽፋን የመንግስትን ድብቅ አጀንዳ ሰላማዊ ትግላችንን ለማጠልሸት የሚያደርጉትን ሙከራ አጋልጧል። ሙስሊም ክርስቲያኑ የተደገሰለትን ሴራ ሰምቶ ለሀገሩ ደህንነት ሰላም ነክቶ መብቱን እንዲያስከብር የእሳቸውን ንግግር በሚከተለው መልኩ አቀናብረነዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁና እየተከበራችሁ የፍትህ አድማጮች እንደምን ከርማችኋል? መቼም በዚህ ሰሞን የሚያስቁን የሚያሳቅቁን ነገሮች እየበዙ እየበረቱ መጥተዋል። ከሰሞኑ ያሳቁን ያስገረሙን ብዙ ነገሮች ናቸው። ከነዚህም መካከል አንደኛው የቦሌ ክፍለ ከተማ ሳጅኑ የተናገሩት ነገር ነበር። በእሳቸው ፈገግ እንበልና አስገራሚውና አስደናቂውን የአቶ አባይ ፀሐይን ንግግር ዛሬ ለህዝብ ይፋ እናወጣለን። አሁን በኮማንደሩ ፈገግ የምታሰኝ የቪኤ አጭር ቆይታ እለፍ እንላለን። ከአሁን በኋላ ቢደውሉ በአድራሻዎት ይዞታሉ እንዳያውቁ። ከአሁን በኋላ በዚህ ስልክ እንዳይደውሉ፣ ከደወሉ ያሉበት ቦታ መጥቼ ይወስዶታሉ። አሁን ማለት ነው። እኔ እኮ ያለሁት ዋሽንግተን ነው። ዋሽንግተን አይደለም መንግስተ ሰማያት ይኑሩ፣ ምንም ያገባኝ ነገር የለም። ግን አመጣውታል እንዳያውቁ መጥተው ይወስዱኛል። <laughs> አሁን በቀጥታ ወደ አቶ አባይ ፀሐዬ የሚሄድ አቶ አባይ ፀሐዬ የመንግስት ከፍተኛ ባለስልጣን ናቸው። ባለፈው ጊዜ ስብሰባ አድርገው የኢህአዴግ ካድሬዎችን ለማጥመቅ ብለው የተናገሩት ንግግር እጅግ በጣም የሚያስገርም ነው። የድምፅ ፋይሉም ለፍትህ ሬዲዮ ደርሳለች። የመራረጥነውን በሚከተለው መልኩ አዘጋጅተነዋል። የህወሀት መስራች የሆኑትና በአሁኑ ሰዓት በሚኒስትር ማዕረግ የኢትዮጵያ ስኳር ኮርፖሬሽን ኃላፊው አቶ አባይ ፀሐዬ በኢህአዴግ ዘመን የሃይማኖት አድሎ ተወግደዋል። ይህም በተግባር በህገ መንግስቱም የተረጋገጠ ነው ሲሉ ገልጸዋል። ኢትዮጵያ ውስጥ የሃይማኖት አድሎ ስላለ አይደለም፣ የለም። የሃይማኖት አድሎ ተወግዷል። እኩልነት ያለ በተግባርም በህገ መንግስት አስቂኝ ጨዋታ ነው። አቶ አባይ ፀሐዬ ይህን የተናገሩት ሰሞኑን የሃይማኖት አክራሪነትን በተመለከተ ለከፍተኛ አካባቢዎች የመንግስትን አቋም ግልጽ ለማድረግ በተዘጋጀው ስልጠና ላይ ነው። ሰልጣኞቹ በኢትዮጵያም ሆነ በዓለም አቀፍ ደረጃ አክራሪነት መንስኤውና መነሻው እንዲሁም መፍትሄውን የጠየቁ ሲሆን አቶ አባይ ፀሐዬ በጥቅሉ በዓለም አቀፍ ደረጃ ለአክራሪነት መንስኤው የዲሞክራሲ ጦትና ፍትሃዊ የኢኮኖሚ ክፍፍል አለመኖር የሚያመጣው ችግር ነው ብለዋል። አሁን ወደ ግጭት ነው። ምክንያቱም ከፖለቲካው ጋር አንዱ ስልጣን ይይዛል፣ አንዱ ሀብቱን አግበስብሶ ይዘዋል። ስለዚህ የኢኮኖሚና የስልጣን ክፍፍል ኢፍትሐዊነት ምንጩ የኢኮኖሚ ኢፍትሐዊነት የፖለቲካው መበላሸት ስለሆነ በምን ይገለጻል? አንዳንዴ በሃይማኖት ይገለጻል። ስለዚህ የሃይማኖት ብቻ አይደለም፣ የኢኮኖሚ ጥቅም ግጭትም የፖለቲካ ግጭትም ነው መሰረቱ። እንዳው እሱ የፈጠረው ስለዚህ ሊፈታ የሚችለው የፖለቲካ ችግሩና የኢኮኖሚ ችግሩ ሲፈታ ነው አለበለዛ ይፈታል። ፖለቲካው ዴሞክራቲክ ሆነው በህዝብ ወሳኝነት በመድበለ ፓርቲ በዴሞክራሲ ካልሄደ ሁሉም እኩል መብትና ስልጣን ነው። ኢኮኖሚው ፍትሐዊ ካልሆነ ለሁሉም የሚዳረግ በሀገራችን ለመሆኑ ዲሞክራሲው አለ ብለን ጠየቅን። የኢኮኖሚ ክፍፍሉን ወደኋላ ቆየት እናርገውና እኛ ሙስሊሞች ከኢኮኖሚ የበለጠ የዲናችን ጉዳይ ያስጨንቀናልና ታዲያ ለዚህ ጥያቄ ሲመልሱ አቶ አባይ ፀሐይ እንዲህ አሉ። በሀገራችን የአክራሪነት መነሻ ሁለት ናቸው ሲሉ ቀጠሉ። ሃይማኖት አክራሪነት መነሻ እና መንስኤ ምንድን ነው የሚለው መነሻ ሁለት ነው። አንድ እና ዋናው ድህነት ስላለ በዚህ የሚያራግቡ ይህን ሊጠቀሙ የሚፈልጉ ኃይሎች ስላሉ ይህን ገና ከስር መሰረቱ ያልተፈታ ኋላ ቀርነትና ድህነት የሚጠቀሙ ፖለቲከኞችና የውጭ ኃይሎች እርዳታ ሰጪ፣ ሃይማኖት አስተማሪ፣ ለሃይማኖት ተቆርቋሪ መስለው መግባት እና ወይ ወጣቱን ወይ ምሁሩን ወይ ተራሰውን መስለም የጀመርበት ሁኔታ አለ። ወይ አቶ አባይ ፀሐዬ ምን አይነት ቀልድ ነው የሚቀልዱት? አቶ አባይ ፀሐዬ ገለጻቸውን በመቀጠል ለአክራሪነት መነሻ የሆኑት የውስጥ ኃይሎች ስለሚሏቸው ሲናገሩ እንዲህ አሉ። የሀገራችን ፖለቲከኞች ደግሞ በሌላ መንገድ ፖለቲካቸውን ማራመድ እና ማሳካት ሲያቅታቸው ህዝቡን አንዴ በብሔር አንዴ በሃይማኖት ከፋፍለው በማጋጨት ቢያንስ የተወሰነውን ብሔርና የተወሰነውን እምነት ተከታይ እንዲደግፈን ማድረግ እንችላለን ከሚል መነሻ የፖለቲካችን መጠቀሚያ መሳሪያ ሊያደርጉት እየፈለጉ ሁለተኛ በዚህ ሽፋን መጠቀም የሚፈልጉ ፖለቲከኞችም እጃቸውን ስለሚያስገቡበት ያለ እንደው እዚህ ጋር ቆም እንበልና አንዴ በብሔር ሌላ ጊዜ በሃይማኖት እያለ ለመከፋፈል የሚሞክረው ከቶ ማን ይሆን? መልሱን ራስዎትም ህዝብም ያውቀዋል። ወይ ጉድ! ቅንጅትም ኦነግም ቢሆን በዚህ እጁ አለበት ብለው አስቂኝ ምላሽ ሰጥተዋል። በእስልምና ስም የተነሳው የአክራሪ እንቅስቃሴ ደግፈው ቁጭ ግን የት እና የተገናኘው ሙስሊሙን እንደ ዜጋ የማይቆጥሩ የነበሩ ሰዎች አሁንም እንደ ዜጋ የማይቆጥሩ የክርስትና የበላይነት ሲሰብኩ ሲተገብሩ የነበሩ ኃይሎች አሁን እውነት የሙስሊሙ ጠበቃ ሆነው ቢቆሙ ምንድን ነው አጀንዳቸው? ለሙስሊሙ ተቆርቆረው ነው? ለእምነት እኩልነት ተቆርቆረው ነው? ለእምነት ነጻነት ተቆርቆረው ነው? አይደል? አክራሪው ይህን መንግስት መቃወም ማተራመስ ከጀመረ ለእኛ የሚመች ሁኔታ ሊፈጠርልን ነው። ያተራምስ እንደግመው ብለው ለፖለቲካ አላማቸው ፖለቲከኞች ገብተውበታል። የምንዘራለን ከዚህ አንጻር ኦነግም ገብቶበታል። በኦሮሚያ አካባቢ አንዳንዶቹ እስልምና አካባቢ እንቅስቃሴ የሚያደርጉ የሀዋርጃ የምን የምን የሚባሉት ከሆነ ጋር ትስስር ያላቸው የሆነ ሰዎች የሆነ አባላት የሚባሉ ሆነ ተገኝቷል። ወይ አቶ አባይ ፀሐዬ ጉድ ሳይሰማ መስከረም አይጠባም የተባለው ነገር በየቀኑ ጉድ እያሰሙን እነዚህ የመንግስት ባለስልጣናት እያሳቁ እያሳቀቁ ይኸው ይዘውናል። የሙስሊሙን ፍትሃዊ መብት ጥያቄ በአክራሪ መንፈስ የገለጹ ተፋባይ አባይ ፀሐዬ ለጠቀሷቸው የአክራሪነት ችግሮች እንደ መንግስት ዘላቂ ያሏቸውን መፍትሄዎች እንዲህ ሲሉ አስቀምጠዋል። ምቹ ሁኔታ የፈጠረለት ድህነትና ኋላቀርነት ነው። ስለቆር በዘላቂነት የሚፈታው ልማትን ማፋጠን፣ ፍትሐዊ ማድረግ፣ ዴሞክራሲና መልካም አስተዳደርን ማጠናከር ነው። የጋራ ምክክር፣ የጋራ እንቅስቃሴ፣ የጋራ እቅድ፣ የጋራ ትኩረት ይኖራቸው። ስለዚህ ህገ መንግስቱን ለማስተማር ህገ መንግስቱን ለማስከበር ህግና ስርዓት ለማስከበር ይገባል። ይሄ ሌላ ሊያደርገው አይችልም። የመንግስት ድርሻ ሁለተኛ የመንግስት አካላት ገለልተኛ ሆነው ህገ መንግስቱንና ህጉን ብቻ ተከትለው ህዝቡን እንዲያውቁ አንዱን ወግነው አንዱን እንዳያ አንዱ እንዲያኮርፍ አንዱ በቅረት እንዲገለል እናያለን። ይህን የህገ መንግስት ሶስት ባዮች በደንብ ጨብጠው ሙሉ በሙሉ ተግባራዊ እንዲያደርጉና ራሳቸው ከአክራሪ ዝንባሌ ከአድልዎ ዝንባሌ ነፃ እንዲሆኑ ማብቃት በጣም ይገርማል። ከዚህ በፊት እንደተነገረው ከሆነ መንግስት ራሱ የውጭ አጀንዳ ለማስፈጸም ከጀርባችሁ ምንም የለም ሲል ከርሞ አሁን ደግሞ ጠንከር ብሎ የውጭ ኃይል እጅ አለበት ማለት ጀመረ። አንዴ እጅ አለበት፣ አንዴ እጅ የለበትም ከማለት ራሳቸው እጃቸውን ያስገቡበት፣ በእምነታችን ጣልቃ የገቡበት መሪዎቻችሁን በቀበሌ እኛ እንምረጥላችሁ የሚለውን ምን ነው እጃቸውን ሰብሰብ ባረጉልን። እኛ ጦርነት አላወጅ የማንንም እምነት መብት የየትኛውንም ስርዓት አልተቃወምም። ህገ መንግስቱ ይከበር ጥያቄያችን ነው። አሁንም ህገ መንግስቱን እናስከብሩ እናስከብራለን የሚሉት አካላቶች ህገ መንግስቱን ያክብሩ፣ በእምነታችን ላይ ጣልቃ አይግቡበት። ይሄው ነው ጥያቄያችን። ሌላ ምንም ጥያቄ የለንም። አው የገቡ አካላቶች አሉ፣ ያውጡ። ትከሻችን ከብዶናል፣ እጃቸውን ያንሱልን። አንቀበላቸውም ከዚህ በኋላ ይህን ነው ምናምን እጃቸውን ሰብሰብ አድርገው የመረጥናቸውን መሪዎች ከመረጥን በኋላ ከዚያ በኋላ እጅ የለበትም እግር የለበትም ይበሉ። እስኪ ደግሞ አሁን ቀጥለው ያሉት እንስማ። መቼም የእሳቸው ነገር እኔ ስለ እሳቸው ተናግሬ አልጨርሰውም እራሳችሁ እየሰማችሁ ዘና ፈታ በሉማ። እነዚህ የመንግስት ጨለማ የወረሳቸው አመለካከታቸው፣ አምባገነንነታቸው ይፋ የወጣባቸው በገሃድ በጠራራ ፀሐይ አንዳንዴም በሌሊት የሚዘርፉ ነገር ግን በአደባባይ ስለ ዲሞክራሲ ስለ ሰው ሀገር የማያገባቸውን ገብተው የሚዘፈዝፉ ወይ ጉድ አሁን ግን ያለውን ችግር ስለተረዳን መጀመሪያ መጀመሪያ የኢኮኖሚና የፖለቲካ ቅሬታዎችን መፍታት ነው አሉ አይ ጉድ የኢኮኖሚውና የፖለቲካው ቀርቶ ምን አለ የዲሞክራሲ መብቱ መልካም አስተዳደር ማስፈን ነው አሉ ድንቄም መልካም አስተዳደር የመንግስት ወታደር በሌሊት ቤት እየዘረፈ በአደባባይ ፀሐይ ሰዎችን እየገረፈ በሌሊት ቾርች ያደረገ የመብት ጥያቄ አነሱን እያሰረ ድንቄም መልካም አስተዳደር ስንል እናመሰግናለን አቶ አባይ ፀሐዬ ብለናቸዋል። በጣም አስቂኙ ነገር በጣም ያሳቀኙን ነገር እንዲህ አሉ። የውስጥና የውጭ ኃይሎች እንዲሁም ኮንትሮባንዲስቶች ለመከላከል አስቀድመን ይህን ማድረግ አለብን። ህዝቡ በደህንነት ላይ ስላለና በዚህ ምክንያት እምነቱ የሚለውን ስለማያውቀው ሙስሊሙም ክርስቲያኑም ለአክራሪነት የተጋለጠ ነው ብለዋል። እንዳይሆን ካልተደረገ ኢራቅ ውስጥ ሲሪያ ውስጥ፣ የመን ውስጥ፣ ግብፅ ውስጥ፣ ባህራይ ውስጥ ምን ውስጥ ያለ ትርምስ ሊቀጥል መሰረቱ የሀብት ክፍፍሉ የፍትሐዊነት እና የዴሞክራሲ እጦት ነው። አህራ አንድ ጊዜ ከት ብሎ የሚስቀው ሰው ይሳቅልን። እንዲህ እያልንማ ካልሆነ እያቃጠሉ ነው። አዎ ህዝቡ ክርስቲያኑ ሙስሊሙም ስለ እምነቱ አያውቅም አሉ። የሃይማኖት አባቶችም አይደሉም። ሀቀኛ የሃይማኖት አባቶች ይሄ ከመጽሐፍ ውጭ ነው ነው ከእምነት ውጭ ነው ነው እምነቱ የሚጻረር ነው ነው የክርስትና ክራሪነትንም የእስልምና ክራሪነትንም የምንም አይቀበሉም። ትክክለኛ መጽሐፉን እምነቱን የሚያውቁ የሃይማኖት አባት ምን ማለት ነው? ኋላ ቀርነት ካለ እምነቱ ምን እንደሚል እንኳን አያውቅም ሰው ደረስ ያለው ሙስሊሙ ዝርዝሩ ያውቀው። ስለዚህ ምን አደረጉ? አህባሽን ከውጭ አምጥተው ስለ እምነቱ ሊያስተምሩን አቶ አባይ ፀሐዬ እርሶ ከመፈጠሩ በፊት እርሶ ወደዚህ ዓለም ከመምጣቱ በፊት በሰሃቦች ዘመን እኔም እርሶም ሳይመጡ በፊት ከ1400 አራት ዓመታት በፊት ፈሳዩ ክርስቲያን የነበረው ንጉስ በኋላም የሰለመው ነጃሺ ኢስላምን ከሰሃቦች ከነብዩ ነው የተማርነው ይህን የሚያውቁ ከሆነ የዓለም ታሪክ ጸሐፊዎች የጻፉትን ያንብቡ። አቶ አባይ ፀሐዬ ምን አለ ትንሽ እንኳን ቢያስቡ። አሁን ለእኛ ስለ እምነታችን እርስዎ ሊነግሩን ሲመጡ አያሳፍርም ወይ? ሙስሊሙም ቢሆን እምነቱን ከማንም ከምንም በላይ ጠንቅቆ ያውቋል። የእርሱ አያቶች አጼዎቹ ለመከፋፈል ለመምታት ቢሞክሩ እንኳን ድኑን ጠብቆ የመጣ ሙስሊም ማህበረሰብ ነው። እርሶ ስለ እምነቱ ስለማያውቅ ብለው የሚሉት ነገር በጣም አስቂኝ፣ በእምነታችን ላይ መሳቅ መሳለቅ ነው። እባኮ አቶ አባይ ፀሐዬ እባኮ ፈጣሪ እንኳ ከለሎ በህገ መንግስቱ በህገ መንግስቱ በህገ መንግስቱ ይሁንቦ በሃይማኖታችን በሃይማኖታችን ጣልቃ ይግቡብን፣ አይፈፍቱብን መንግስት ህግ ለማስከበርና ሰላም ለማስጠበቅ እንደ መንግስት ድርሻ ይኖረዋል። ግጭትና ጸብ ሲኖር ህግ ለማስከበር ይገባል። የመንግስት አካላት ገለልተኛ ሆነው ህገ መንግስቱን ብቻ እንዲያስፈጽሙ ክትትል ይደረጋል። እንዴት አንደኛ ሰላምና መረጋጋት ህግ ለማስከበር ህገ መንግስቱን ተግባራዊ ለማድረግ ሁሉም እምነቶች እኩል ናቸው። የእምነት ነጻነት አለ። የፈለገውን እምነት ሊያራምድ ይችላል እያንዳንዱ ሰው። ሁሉም እምነቶች እኩል ናቸው። የእምነት ነጻነት አለ። የፈለገውን እምነት ሊያራምድ ይችላል እያንዳንዱ ሰው። መንግስትና ሃይማኖት የተለያዩ ናቸው፣ አንድ በአንዱ ጣልቃ መግባት የለበት የሚሉ እነዚህ ሶስት መራዎች ህገ መንግስት ላይ የተቀመጡት ተግባራዊ እንዲሆን የማድረግ ኃላፊነት አለበት። ግን ጣሱ ደግሞ ትርምስ፣ ግጭት፣ ለመታሰስ መፋሰስ ማያወራ ግጭት ውስጥ እንዳንገባ ህግ ማስከበር አለበት። ምን አይነት ቀልድ ነው እየቀለዱብን ያሉት አቶ አባይ ፀሐዬ? ድንቄን ክትትል ድንቄን መከታተል ራሶ እርሶ እርሶ ራሶ ክትትል ያስፈልገዎታል እኮ ምክንያቱም ዜጎች ስለ እምነታቸው አያውቁም ይሉናል። በጎን አህባሽን ያስመጡብናል። የመጅሊስ መሪዎቻችንን በግድ ያስቀምጡብናል። አዎ ህገ መንግስቱ እንደሚለው ደግሞ ማንኛውም የመንግስት ባለስልጣን ማንኛውም ዜጋ ከህገ መንግስቱ በታች ነው። እርስዎም ሆኑ ጠቅላይ ሚኒስትር የነበሩት ወይም አሁን ጠቅላይ ሚኒስትር የሚባሉት ከህገ መንግስቱ በታች መሆናቸውን ህገ መንግስቱ በግልጽ አስቀምጧል። በዚህ ህገ መንግስት አንቀጽ ዘጠኝ ላይ በግልጽ ተቀምጧል። ህገ መንግስቱ የሀገሪቱ የበላይ ህግ ነው ይላል። ማንኛውም ህግ ልማዳዊ አሰራር እንዲሁም የመንግስት አካል ቅድም ስሙ የተጠቀሰ የሚሆን ሌላም እንዲሁም የመንግስት አካል ወይም ባለስልጣን ባለስልጣን ውሳኔ ከዚህ ህገ መንግስት ጋር የሚቃረን ከሆነ ተፈጻሚነት አይኖረውም ይላል። ይህ ህገ መንግስት ማንኛውም ዜጋ በአንቀስ ዘጠኝ ንዑስ ሁለት ላይ ማንኛውም ዜጋ የመንግስት አካላት ማንኛውም ዜጋ፣ የመንግስት አካላት፣ የፖለቲካ ድርጅቶች፣ ሌሎች ማህበራት መድሪስን ጨምሮ ማለት ነው። እንዲሁም ባለስልጣኖቻቸው ህገ መንግስቱን የማስከበርና ለህገ መንግስቱ ተገዢ የመሆን ሀላፊነት አለባቸው ናል ስለዚህ ይህም ደግሞ ህገ መንግስት የማስከበር ተግባር የመንግስት ብቻ ሳይሆን የእኛም ሀላፊነት ነውና እባኮ በእስልምና በሃይማኖታችን ጣልቃ አይግቡብን። አዎ እስቲ እኔ የምነግሮት መቼም ባይገባዎት እንኳን ውዱ አሁን በስር የሚያሸናቅቁትን አቡበክርን ሲለው ጎብኝት አድርገው ይጠይቁት እስቲ ይነግሮታል። እስቲ በአንድ ወቅት እንዲህ እጁን በካቴና ሰታችሁ በፊት በአደባባይ በግልጽ የተናገረውን እርሶም ይህን ፕሮግራም ከሰሙት አድማጮችን አብረው ይስሙት። እኛ ጦርነት አላወጅ የማንንም እምነት መብት የየትኛውንም ስርዓት አልተቃወምም። ህገ መንግስቱ ይከበር ጥያቄያችን ነው። አሁንም ህገ መንግስቱን እናስከብራለን የሚሉት አካላቶች ህገ መንግስቱን ያክብሩ፣ በእምነታችን ላይ ጣልቃ አይግቡበት። ይሄው ነው ጥያቄያችን ነው። ሌላ ምንም ጥያቄ የለንም። አው የገቡ አካላቶች አሉ፣ ያውጡ። ትከሻችን ከብዶናል፣ እጃቸውን ያንሱልን። አንቀበላቸውም ከዚህ በኋላ ይህን ነው እናምን ትከሻችን ከብዶናል እጆን ያንሱልን ነው ያልን ያለ ነው አባይ ፀሐዬ እርሶና ወዳጆቹ እባክዎትን እኛ ምንም አይነት ነገር ቢሆን ምንም አይነት ነገር ቢሆን ሌላውን የማተራመስ አላማን አላማ የለንም ምናልባት በዚህ አንቀጽ ላይ ጠቅላይ ሚኒስትሩን የፌዴራል ጉዳዮችን የፍትህና ጸጥታ ቢሮ ኃላፊም ሌሎች የተለያዩ መንግስት ባለስልጣናትን እቺን የህገ መንግስት መርህ ስትሱ ሰምቻለሁኝ። ኃላፊነቱንም የልውሰድ ጠቅላይ ሚኒስትሩ ለፓርላማ ባቀረቡትም ላይ ከዛ በፊትም በሚያደርጓቸው ንግግሮች ነባሩና አዲሱ የሚል ቃል ይህ ህገ መንግስታዊ ቃል ነው። እንዴት በሉኝ። በዚህ ህገ መንግስት መሰረት ማንም ሰው የፈለገውን ሃይማኖት ዛሬ እንኳን ፈጥሮ ማምለክ ይችላል። በዚህ በዚህ ቃላቸው ምናልባት ኢትዮጵያ ውስጥ ረዥም ታሪክ ያለው ኦርቶዶክስና እስልምና ነው። ኢትዮጵያ ውስጥ ግን ዛሬ የፕሮቴስታንት እምነት ተከታዮች እንኳን የተለያየ ሴክቶቻቸውን ስናይ ምናልባት በመቶ ቤቶች ነው ያሉት። እነሱም ልክ አይደሉም ማለት ነው። ነባር ስለሆኑ መጥፋት አለባቸው ነው ይላሉ ያሉት የተለያዩ ፕሮቴስታንት ሴክቶች። ምናልባት በአረማ ዩኒቨርሲቲ ላይ የተደረገው ንግግርን ሰምተን ከሆነ ከአሁን በኋላ የአህባሽን ስልጠና ያልወሰደ እማም እማም ሊሆን አይችልም፣ ማስተማር አይችልም፣ ዳዋ ማድረግ አይችልም፣ መድረሳ መምራት አይቻልም። ይህ ፉርቃን መስጂድም የአደጋው ሰለባ ሊሆን ነው፣ መድረሳውም ለአደጋው ሰለባ ሊሆን ነው። ስለማይቻል ይህንን ማለት በራሱ ከዚህ በላይ ያነበብኳቸው አንቀጾችን በቀጥታ የምጻረር ነው ማለት ነው። የሃይማኖት ተከታዮች ሃይማኖታቸውን ለማስፋፋት ለማደራጀት የሚያስችሏቸው የሃይማኖት ትምህርትና የአስተዳደር ተቋማትን ማቋቋም ይችላሉ ይላል። ይህንን መሰረት አድርገን ነው መጅሊስ በተለያየ ጊዜ የተለያየ ጥያቄ ቀርቦበታል። ለምን ለምንድን ነው ጥያቄ የቀረበበት? ማንም ከመጅሊስ መሪዎች ጋር የግል ጥል ያለው የለም። ሌላ ደግሞ እነዚህ እነዚህ ዑለማዎች ይታገዱልን፣ እነክሌ እከሌ መስጂድ ይታሸግልን፣ እነክሌ እከሌ ዱዓቶች ይታሰሩልን፣ እነክሌ እከሌ መርከዝ ታሕፊዝ ይዘጋልን የሚሉ በማህተማቸው እና በፊርማቸው የተረጋገጡ ማስ ደብዳቤዎች አሉ። ያ ሁሉ አልፈን ግን በቅርብ ጊዜ ከስምንት ወራት ወይም almost ከአመት ጀምሮ ግን ቤታችን መጣብን። እኛ ሳንሄድበት ቁጭ ባልንበት መስጊዶቻችን ላይ ዕለሞች ሐለቃዎቻቸው ላይ ኡስታዞች በመድረሳዎቻቸው ላይ ያሉ መጣና መስጂድ ኢማም ሆናችሁ አትችሉም፣ ማስተማር አትችሉም፣ መጣት ማሳተም አትችሉም ሲዲ ማባዛት አትችሉም፣ ቴሌቪዥን መክፈት አትችሉም፣ ሁሉንም ነገር አትችሉም ማለት ለረዥም ለአስራ ሰባት ዓመታት ግን መታገሳችን አትችሉም ስለንም እሺ አንችልም ብለን እንድናልፍ ነበር የፈለገው። ዛሬ ግን በቃን ነው ያልነው እኛ በቃን። ምክንያቱም ሁሉም ነገር ልክ አለው። ግልጽ የሆነ ህገ መንግስቱ ሲጣስ ዝም ካለን ነገር ግን ከየቤቶቻችን እየጎተቱ የትናንትና የአፄዎቹን ታሪክ በሀያ አንደኛው ክፍለ ዘመን systematical በሆነ መልኩ ሊደግሙብን ሲያስቡ ህዝበ ሙስሊሙ ከጫፍ እስከ ጫፍ ተነሳና በቃችሁ አላቸው። በየቤታችን እየመጡ ቁርአኑን አይዝረፉብን። ቁርአንንም ሆነ እስልምናን ለማጥፋት የሚያደርጉት ጥረት እርስዎንና ስልጣንን ያጠፋ ይሆናል እንጂ እስልምና እንደው አይጠፋም። አዎ ብዙዎች ብዙ ሞክረዋል። የርሶን ማያቶች ታሪክ ቢጠይቁ ብዙ ሞክረው ነበር፣ ግን አልተሳካላቸውም እና ባኳቱ አባይ ፀሐዬ ገንዘብ ይገኛል። በአክራሪነት የሚገኝ ገንዘብ የበለጠ እኛ ሙስሊሞች እኛ ኢትዮጵያውያኖች ይበልጥ ጠቅሞታለን። ስለ አረብ ሀገር፣ ስለ ሌሎችም የሚቀባጥሩት ነገር እኛን አይመለከትም። እኛ ኢትዮጵያውያን ምርጥ ሙስሊሞች ነን። ሀገራችንን የምንወድ የህገ መንግስቱን የምናከብር ለዛውም ደግሞ በሰላማዊ መንገድ የምንታገል የምናስከበር አላሁ አክበር። ስለዚህም ግምት ውስጥ ከተን ማንኛውም የኢትዮጵያ ህገ መንግስት የሚሽር ነገር መቃወም ግዴታችን። ምክንያቱም አንዳንድ ጊዜ ሙስሊሙን አክራሪ፣ አሸባሪ ምናምን ሊሆኑ ይፈልጋል። የኢትዮጵያ ህገ መንግስት እንኳን ቢፈቅድ አክራሪነትን አንቀበልም። አላሁ አክበር። የኢትዮጵያ ህገ መንግስት ቢፈቅድ እንኳን አሸባሪነትን አንቀበልም። ምክንያቱም ከእስልምና ጋር ስለሚጋጭ አላሁ አክበር አላሁ አክበር አክራች አይደለንም። አላሁ አክበር አላሁ አክበር። ይህን ግምት ውስጥ ከተን ህገ መንግስቱን ማወቅ ግድ ነው። ካላወቅን አንድ የቀበሌ ሊቀመንበር አቶ አባይ ፀሐይ መቼም በጣም ብዙ መራ ቀልዶች ነው ምን አሉ ደግሞ? እንዲህ ሲሉ ቀጠሉ። ከቁጥጥር ከመውጣቱ በፊት ህዝቡ እና የእምነት ተቋሞች ግንባር ቀደም ሚና እንዲጫወቱ ወሳኝ ድርሻ እንዲኖራቸው እንዴት እንደሚኖራቸው እና ለምን ይሄ ወሳኝ ድርሻ እንዲኖራቸው እንደሚያስፈልግ እንዲረዱ ተደራጅተው ተቀናጅተው በንቃት እንዲመክቱት፣ እንዲታገሉት፣ እንዲያስተካክሉት ማነቃነቅ ነው። ትርምስ፣ ግጭት፣ ለመፋሰስ ማያዋራ ግጭት ውስጥ እንዳንገባ ህግ ማስከበር አለብን። ስለዚህ ህገ መንግስቱን ለማስተማር ህገ መንግስቱን ለማስከበር ህግና ስርዓት ለማስከበር ይገባል። ይሄ ሌላ ሊያደርጓቸው የመንግስት ድርሻ የአንድን መወገድ የአንድን መበደል ምናምን የምናምን ነገር እንዳይሰራ ስራ ማለት ተባለ። በዚህ መሰረትም ብዙ የጋራ መድረክ ተከፈተ፣ ውይይት ተደረገ፣ አደረጃጀት የተፈጠሩ የህብረት አባቶች የሁሉም በጋራ የሚመክሩበት የሚንቀሳቀሱበት ከላይ እስከታች እስከወረዳ ከሀገር አቀፍ ደረጃ ከክልል ጀምሮ በጣም ጥሩ ቀልደኛ ነው አቶ አባይ ፀሐዬ። የትኛው ስለ የትኛው ህዝብ እንደሚያወሩ አላወቁም ምናልባት የቲቪም ዶክመንት ይኖረዋልና እስኪ ዶክመንቱን ላኩልኝ ብለው ይሁት። በኢድ አደባባይ ሚሊዮኖች በአንድ ላይ ወጥተው ኢቲቪ እንኳን በቀጥታ ለማስተላለፍ የከለከለው የትኛውን ድምፅ እንደነበር ሊነግሩኝ ይችላሉ። አዎ ሁሉም ሰው በኢድ አደባባይ ወጥቶ ምርጫችን በመስጊዳችን ብሎ ጠይቆት ነበር። በአኗርም በየክልሉ ይህ ሁሉ ህዝብ የሚጮኸው ለእናንተ ህዝብ አይደለም ማለት ነው። ምናልባት ህዝብ የሚባለው ከነርሶ ከወዳጆቹ ከስር ጉድ ጉድ የሚሉት የመጅሊስ ሰዎች ናቸው ማለት ነው። የኢትዮጵያ ሙስሊም ህዝብ አስቂ ነው በጣም። እስኪ ያ ሰውዬ ይሳቅልን። ቁርአን ወይም መጽሐፍ ቅዱስ እንዲህ አላለም ሲሉ ነበር። ወይ ጉድ! አቶ አባይ ፀሐዬ ሼህ አባይ እንበሎት ወይስ ደግሞ መምሪያ አባይ? ግራ ገባን እኮ። አዎ ባለስልጣኖቻችን አንዴ እንደ ባለስልጣን፣ አንዴ ደግሞ በኃይል በጉልበት እንደ ባለሰይጣን አንዳንዴ ደግሞ እንደ እምነት መምህር የሆኑብን ተቸገርን እኮ። ምን ጉድ መጣብን ዘንድሮ ሰዎች። በአንድ ወቅት እኮ ዶክተር ሰሜር እነ ዶክተር ሽፈራውን ጥምጣም መጠምጠም ሲቀራቸው ድረስ እጃቸውን ሰብስበው አህባሽን በግድ ተቀበሉ አለበለዚያም ወዮላችሁ ብለው ያሉን እንረስተውት እንዳይሆን ብቻ ሊባኖሳዊ የአህባሽ መምህር ዶክተር ሰሜር በአንድ ወቅት የአህባሽ ስልጠና ሊሰጥ በመጣ ጊዜ እንዲህ ብሎ ነበር የአህባሽን አስተምህሮ አምነውበት ወደ ኢትዮጵያ እንዲገባ ላደረጉት ለዶክተር ሽፈራውና ለጠቅላይ ሚኒስትር ለአቶ መለስ ዜናዊ እዛው መድረክ ላይ ምስጋና ሲያቀርብ ሰምተነዋል። ወይ ጉድ ይህን ይሆን? ከዛም አልፎ መጅሊሳችንን ማን እንደሞዚ የከፈለ እያስተዳደረው ነው? በአሁኑ ሰዓት የመንግስት መዋቅር ህግና ፍትህ ቢሮ አይደለም እንዴ በየሳምንቱ የስራ መመሪያ የሚሰጠው? አቶ ኩማስ በቅርቡ የመንግስት ምርጫ ታች ድረስ ወርደን ሰርተናል፣ ለዚህም የመንግስት ስራ አስተናል፣ ካሁን በኋላ ውጭ አንሄድም ሙሉ ብለ የለ እንዴ? ኧረ አባይ ፀሐዬ፣ ኧረ አይቀልዱብን። ካሁን በኋላ ህዝበ ሙስሊሙን የምመርጠው የእምነት መሪን እንጂ የፖለቲካ መሪ ባለመሆኑ ምርጫዬ በመስጊዴ ይሁን በቀበሌ በግድ ምረጥ ብላችሁ እምብዬው አላላችሁም ወይ? እስኪ ይህን ይመልሱልኝ አቶ አባይ። የመጅልስ ምርጫ የመንግስት ምርጫ እስኪመስል አሊፍን የማያውቁ ሙስሊም ያልሆኑ ካድሬ ሁላ አይደል እንዴ የተመዘገበውና የተመራረጠው? በየቤታችን እየመጡ በር እያንኳኩ ምን ነው ቤታቸው ሲፈርሰባቸው አልነበሩም? የኤች አይቪ መድኃኒት እንኳን የተከለከሉ አልነበሩም አቶ አባይ? የመጅልስ ቅርጫን ካልተካፈላችሁ ተብለው ሀያ የማይሆኑ ካድሬዎች አይደል እንደመርጫውን ምርጫውን የተጫወቱበት ይህን ያደረገው የእርሱ ኢህአዴግ እንጂ ደርግ ነው ወይስ የውጭ ኃይሎች ወዴት ወዴት ነው ነገሩ አቶ አባይ እንዲህ ያለ ቅጥፈት ለአገር መሳቂያ መሳለቂያስ መሆን ለማን ይጠቅማል ድንቄ መልካም አስተዳደር ብለናል አቶ አባይ ፀሐዬ ለአቶ አባይ ፀሐዬ ይህን መልእክት ካስተላለፍ አሁን ደግሞ ለካድሬዎቹ አንድ መልእክት ልናስተላልፍ ወደርን በእርግጥም ለጥቅም ብላችሁ ያደራችሁ ካድሬዎች ሙስሊም የሆናችሁ ክርስቲያኖች እኛ በእናንተ እንፈርዳለን በእናንተም አንፈርድም በእርግጥ ሁለቱ የተለያየ ነገር ሊመስል ይችላል በእናንተ የማንፈርደው ምናልባት ለወዳችሁ አድራችሁ ይሆናል ልጆች ይኖራችኋል ብለን አስበን ነው በእናንተ እንፈርዳለን የምንለው ደግሞ በሌሎች ላይ የሚሆነው እያየን ነው ዛሬ ፍትህ ሬዲዮ በምትሰራጭበት ቀን አዲስ ዜና ሰምተናል አቶ ጁነዲን ሳዶ ተዋርዶ ሚስቱን ወደ ዘብጥያ አውርዶ እሱ ደግሞ ኬንያ ሰዶ ጥገኝነት ጠየቀ የሚል ዜና ደርሶናል። እስኪ የእሱን ነገር ልብ ብላችሁ ከሊናችሁ ጋር ተነጋገሩ። ልጆቹን በትኗል፣ ከሀገር ተሰዷል፣ ሚስቱን ዘብጥያ አውርዷል። አሳዛኝ ነገር ነው። አቶ ጁነዲን ምን አይነት ስልጣን እንደነበራቸው ከእናንተ ከካድሬዎቹ የበለጠ ማንም የሚያውቀው የለም። አዎ በደርግም ጊዜም ቢሆን መንግስቱ ኃይለ ማርያም ዚምባብዌ በፖሊስ እየተጠበቁ አሁን በእስር ቤት የሚማቅቁ እነማን እንደሆነ ከእናንተ የበለጠ የሚያውቅ የለም የበታቾቹ ናቸው ስለዚህ ካሁኑ ነቃ ነቃ ማለት ያስፈልጋል እኛ ሙስሊሞች የማሸበር ዓላማ እንደሌለን ታውቁታላችሁ አመት አንድ ድንጋይ ሳንወረወር አንድ መስታወት ሳይሰበር ነው በሰላም እየጠየቅን ያለ ነው ኢስላማዊ መንግስትም አላልንም ህገ መንግስቱ ይከበር ህገ መንግስቱ የወረቀት ነብር ብቻ አይሆን ነው እያልን ያለ ነው አሁንም በድጋሚ ህገ መንግስቱ ይከበር እንላለን ጥያቄያችን ደግሞ ሰላማይና ሰላምን መሰረት ባደረገ መልኩ ብቻ ይቀጥላል ወንድሞቻችን ሆይ እህቶቻችን ሆይ ከሊናችሁ ጋር ተነጋገሩ ካድሬ በሚናገረው አለቆቻችሁ ከማደር ይልቅ ለሊናችሁ ወታደር መሆን የህዝብ አገልጋይ መሆን የበለጠ ያዋጣል አንድ አፍታ ቆም ብላችሁ ከሊናችሁ ጋር ተነጋገሩ ወዲያው ባጭር ጊዜ ነገር ተለውጦ ከሃዲው ኢህአዴግ ያሉትን ቆራርተው ሙስሊም ላይ ተነሳ አይኖቹን አፍጥጦ እንዳልመሰከሩ ሰላማዊ ብለው ቃላቸውን አጥፈው አሸባሪ የምል ታፔላ ለጥፈው እስር ግድያውን ሁሉን ተቋቁመን አንድ አመት ቃላችን ጠብቀን እስር ግድያውን ሁሉን ተቋቁመን አንድ አመት ግፍ እያስተናገድን። ለዛሬ አዘጋጀንላችሁ ፕሮግራሞች እስካሁኖቹ ነበሩ። በአካባቢያችሁ ያሉ መረጃዎችን በኢሜይላችን FTH ዘጠኝ አንድ አት ጂሜይል ዶት ኮም እንድትልኩልን እንጠይቃለን። ፍትህ ሌሎች ለትግሉ ጠቃሚ የሆኑ ወዲዎችን በብሉቱዝ ለወዳጅ ዘመድ በማስተላለፍ ትግሉን የበለጠ አጠናክረን እንቀጥል እያለን በሚቀጥለው ሳምንት የፍትህ ዌብሳይት www.fitradio.com ኢንሻአላህ ይዘን እንመጣለን። እንድትጎበኙ እንጋብዛችኋለን። ለዛሬ እዚህ ላይ እንሰናበታችኋለን። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ። ታዲያ የግፍ ቁጣን ወለደና ትግሉ ተፋፋመ ዳግም እንደገና ትግሉ ተፋፋመ ዳግም እንደገና ትግሉ ተፋፋመ ዳግም እንደገና ትግሉ ተፋፋመ ዳግም እንደገና